على رسول الله صلى الله عليه وسلم ያው የኪታቡ ተውሂድ ትምህርታችን እንቀጥላለን ባለፈው አስራ አምስተኛውን ክፍል ጨርሰን ነበር ያቆም ነው ያው አሁን ወደ አስራ ስድስተኛው ባብ እንገባለን ባቡ ሸፋዓ ይላል ባብ ያው የእውቀት በር በር ማለት ነው አሸፋአቱ ምልጃ ማለት ነው ሸፋዓ ማለት ምልጃ ማለት ነው ባቡ ሸፋዓ ማለት የምልጃ ምዕራፍ ባቡ ሸፋዓ የምልጃ ምዕራፍ ነው ዛሬ እንሻ አላህ ስለ ምልጃነት ስለ ማማለድ እንደዚህ ሲላችሁ ከዚህ በፊትም እንደነገርኳችሁ አንዳንድ ጊዜ ዝም ብሎ ርዕሱን ይናገራል አይደለም አንዳንድ ጊዜ ባቡ ሸፍዓ ይላል አንዳንድ ጊዜ ደግሞ እንደዚህ አቋሙን ይናገራል አንዳንድ ጊዜ ለምሳሌ ይሄ ይሄ ማድረግ ሽርክ ነው ብሎ ይናገራል አንዳንድ ጊዜ ባቡ የርዕስ አጻጻፉን ነው የምነግራችሁ አንዳንድ ጊዜ ደግሞ እንደዚህ እንደዚህ መስራት በቁርአንና በሐዲስ እንዴት ይታያል ይላል ብዙ አይነት እዚህ ደግሞ ርዕሱን ብቻ ነው የጻፈው ሸፋዓ ብሎ ማለት ነው ዝም ብሎ ባባልና አሸፋዓ ምልጃ አለ ስለ ማማለድ ነው የሚነግረን ማለት ነው وقول الله عز وجل يا الله نققر نو وقول الله عز وجل يا الله نققر نو وأنذر أستنقق به بسو أستنقق ወአንዚር አስጠንቅቅ ብሂ በሱ አስጠንቅቅ አለዚነ እነዚያን አለዚነ እነዚያን አስጠንቅቅ የኻፉነ የሚፈሩ የኻፉነ የሚፈሩ አንዩሕሸሩ እንዲቀሰቀሱ መቀስቀስን የሚፈሩትን ሰዎች እኮ በሱ አስጠንቅቃቸው በቁርአን አስጠንቅቃቸው ኢላ ረቢህም ወደ ጌታቸው ወደ ጌታቸው መቀስቀስ የሚፈሩን በዚህ በቁርአን አስጠንቅቃቸው ለይሰ ለሁም ለነሱ የላቸውም ለይሰ ለሁም ለነሱ የላቸውም ሚንዱኒሂ ከሱ ውጭ ሚንዱኒሂ ከሱ ውጭ ማለት ነው ወልዩን አጋዥ የላቸውም ወልዩን አጋዥ የላቸውም ወላ ሸፊዑን አማላጅም የላቸውም ወላ ሸፊዑን አማላጅም የላቸውም ለዓለሁም የተቁን እሱን እንዲፈሩት የምታስጠነቅቃቸው ምንድ ነው እንዲፈሩት ማለት ነው ምን ማለት ነው ወአንዚር ቢህ ለዚነ የካፉነ አን ዩሕሸሩ ኢላ ረቢህም ወደ ጌታቸው መቀስቀስን የውመልቅያማ ወደ ጌታቸው መቀስቀስን የሚፈሩትን ህዝቦች ሰዎች እኮ በዚህ አስጠንቅቃቸው ለይሰ ለሁ ሚንዱኒህ ወልዩም ወላ ሸፊዕ ለእነሱ እኮ አጋዥም ቢሆን አመላጅ የላቸውም ወልይ ማለት አጋዥ ማለት ነው ሸፊዕ ማለት አመላጅ ማለት ነው ስለዚህ ለእነሱ ከአላህ ውጭ አጋዥም አማላጅም የላቸውም ለአለሁም የተቁን እንዲፈሩት የምታስጠነቀቃቸው ለምንድን ነው እሱን እንዲፈሩት ዘንድ ማለት ነው ወቁሉ ላህ ተዓላ አሁንም የአላህ ንግግር ነው ስለዚህ እዚህ ጋር ምን ከዚህ አሁን አሁን ከቀራ አሁን ካነበብነው ቁርአን አንቀጽ ምንድን ነው የምንማረው ምልጃ ሁሉ ለአላህ ብቻ ነው የሚገባው የሚገባው ምልጃ ሁሉ ለአላህ ብቻ እንደሚገባው እንረዳለን ከዚህ ማለት ነው ልክ እንደዛም እርዳታ የምንጠይቀው ከእሱ ብቻ ነው ማለት ነው አጋዥ እሱ ብቻ እንደሆነ እንረዳለን አሁን እኛ የፈለግነው ስለ ምልጃው ነው ወቀውሉ ላህ ተዓላ የአላህ ንግግር ነው አሁንም ቁል በል ሊላሂ ለአላህ ነው በል ቁል በል ሊላሂ ለአላህ ነው አሸፋዓቱ ጀሚዓ ማማለድ ምልጃ ሁሉ ለአላህ ነው ይላል እዩ እንግዲህ ቁል ሊላሂ በል ለአላህ ነው አሸፋዓቱ ሸፋዓ ሁሉ ለአላህ ነው ጀሚዓ በአጠቃላይ እዚህ ቁርአን እንደሚለው ምልጃ ሁሉ ለአላህ ነው ሁሉም ለአላህ ነው አለ አጻጻፉ እዚህ ጋር ሶስት ብዙ የአረብኛ በደንብ ተቆነ ሊላሂ ሲል ለአላህ ብቻ እንደሆነ ያሳያል ከዛ ደግሞ አሊፍ ላም የገባው የሚያጠቃልል ነው ሸፋ የተባለ ሁሉ የሚያጠቃልል አሊፍ ላም ይባላል ከዛ ጀሚዓ ሲል ደግሞ የበለጠ አጠናከረው ሁሉም ብሎ አጠናክረው እንጂ ቁል ሊላሂ ሸፋዓቱ ካለ ሸፋዓ ሁሉ ለአላህ ነው ማለት ነው ጀሚዓ ሲል ደግሞ የበለጠ አጠናከረው ስለዚህ ምልጃ ሁሉ አማላጅነት ሁሉ ለአላህ ነው አለ ለሁል ሙልኩ ለሱ እሱ ነው ባለ አሰማዋት የሰማያት ሁሉ ባለቤት የሰማያት ሁሉ ባለስልጣን እሱ ብቻ ነው ወልአርድ የምድርም የምድርም የሰማያትም ሁሉ ባለቤትና ባለስልጣን አላህ ብቻ ነው ثم ንግስና የሚገባውም ثم ኢለይህ ለሱም ደግሞ ثم ኢለይህ ወደሱ ቱርጃዑን ትመለሳላችሁ ثم ኢለይህ ቱርጃዑን ከዛ ወደ እሱም ትመለሳላችሁ የውመል ቂያማ ማለት ነው ሁላችንም ሙተን አላህ ፊት ለሂሳብ ወደ አላህ እንመለሳለን ስለዚህ ከዚህ አንቀጽ ደግሞ የምንረዳው ሸፋዓ ሁሉ ለአላህ ብቻ እንደሆነ ካለፈው አንቀጽ ደግሞ የምንማረው የመጀመሪያ ላይ ቀራ ነው ለምእመናን ለማንም ቢሆን አማላጅ የላቸውም ይላል ስለዚህ ከአላህ በስተቀር ሌላ አማላጅ የለም ማለት ነው ወቀውል ያው ከአላህ በስተቀር ሌላ አማላጅ የለም ስል የሚሰጠው ለማለት ነው እንጂ ያው ሰዎች እንደሚያማልዱ በኋላ እንመጣበታለን ወቀውሉ الله ተዓላ አሁንም የአላህ ንግግር ነው ማን ዘለዚ ማን ነው የሽፈዑ የሚያማልድ ማን ዘለዚ የሽፈዑ ማን ነው የሚያማልድ ይላል ዒንደሁ እሱ ዘንድ ዒንደሁ እሱ ዘንድ አላህ ዘንድ ማን ነው የሚያማልድ ኢላ ቢኢዝኒሂ በሱ ፍቃድ ቢሆን እንጂ ይላል መን ዘለዚ የሽፈዑ ማን ነው የሚያማልደው عنده እሱ ዘንድ ማን ነው የሚያማልደው ኢላ ቢኢዝኒሂ በሱ ፍቃድ ቢሆን እንጂ ስለዚህ ከዚህ አንቀጽ ደግሞ የምንረዳለን አማላጆች አሉ ከአላህ ውጭ ማለት ነው እነማን ናቸው የሚያማልዱት ኢላ ቢኢዝኒሂ በሱ ፍቃድ ቢሆን እንጂ ስለዚህ የሚያማልዱት በሱ ፍቃድ ነው ማለት ነው ቢኢዝኒሂ በአላህ ፍቃድ የሚያማልዱ ሰዎች አሉ ማለት ነው ከዚህ ቁርአን የምንረዳው <clears throat> ወቀውሉ ላህ ተዓላ ቅድም ለምንድን ነው ታዲያ ሁሉም ሸፋ ለአላህ ነው ያለው ለምንድን ነው ሁሉም ሸፋ ያላህ ነው ትክክል ግን ለሰው ልጆች ደግሞ ሲሰጣቸው ለመልካም ሰዎች ለነቢያት ደግሞ ሲሰጣቸው ማማለድ ይችላሉ ዞሮ ዞሮ እነዛ የሚያማልዱትም ማን ሲፈቅድላቸው ነው አላህ ሲፈቅድላቸው ነው ስለዚህ አማላጅነት ሁሉ የአላህ ነው ወቀውሉ ላህ ተዓላ አሁንም የአላህ ንግግር ነው ወከም ሚን መለኪን ፊ ሰማዋቲ ይላል ወከም ሚመለኪን ስንትና ስንት አለ ስንትና ስንት መላእኮች አሉ ይላል ወከም ማለት ስንትና ስንት አለ ማለት ነው ሚመለኪን መለኪን ከመላእኮች ስንትና ስንት አለ አለ ፊ ሰማዋቲ በሰማያት ላይ ላቱኒ አታብቃቃም ላቱኒ አታብቃቃም ሸፋዓቱሁም ምልጃቸው ምልጃቸው አታብቃቃም ሸይአን አንዳችም ነገር አንዳችም ነገርን የነዛ የስንትና ስንት መላእኮች ምልጃ አያብቃቃም አላህ ዘንድ ኢላ ሚን ባዕዲ አየእዘን አላህ ኢላ ቢሆን እንጂ ሚን ባዕዲ አየእዘን አላህ አላህ ከፈቀደ በኋላ ቢሆን እንጂ ኢላ ሚን ባዕዲ አየእዘን አላህ አላህ ከፈቀደ በኋላ ቢሆን እንጂ የእነዚህ ሁሉ መላእኮች ምልጃነት ምንም አላህ ዘንድ ምንም አያብቃቃንም ነበረ ነገር ግን የሚያብቃቃው አላህ ዘንድ የሚጠቅመን ምን ሲሆን ነው የአላህ ፍቃድ ሲጨመርበት ነው ማለት ነው ሊመን የሻኡ አያችሁ ለከጀለው ወየርባ ለወደደው ስለዚህ ከዚህ ደግሞ የምንረዳው ምንድን ነው ስንት መላይኮች እንግዲህ ከሰዎቹ የበለጡ ደረጃ አላቸው ከብዙ ሰዎች ማለት ነው ወንጀል የላቸውም ሁልጊዜ አላህን ብቻ ነው የሚያመልኩት ብዙ አይነት መላእክ አለ እንደምታውቁት ሁልጊዜ አላህን ብቻ ሁሉም አላህን የሚያመልኩ ናቸው ግን ይለያያል ለምሳሌ ስጁድ ከተፈጠረ አንስቶ ስጁድ አድርጎ ስጁድ የሚያደረጋለን ከዛ ከስጁድ ሲነሳ መልቅያማ አላህ ሆይ በሚገባው መልኩ አላመለኩም ይላል ስጁድ አድርጎ ሙሉ ማለት ነው የጀነት ጠባቂ አሉ የጀሃንም ጠባቂ አሉ የሰው ልጆችን የሚጠብቁ አሉ ስራችንን የሚጽፉ አሉ ቀብር ላይ አሉ ብዙ አይነት መላይኮች አሉ ስለዚህ እነዚህ ሁሉ እነዚህ መልካምነታቸው የታወቀ ነው ስራቸው እነዚህ አላህ በቃ ያዘዛቸው ነው ሐመለተ አርሽ አሉ ብዙ ናቸው ስለዚህ እነዚህ ሁሉ ሸፋዓቸው ስንትና ስንት እነዚህ ሁሉ ሸፋዓቸው አያብቃቃም አላህ ዘንድ አለ አላህ ዘንድ የነዚህ ሁሉ ሸፋዓ አያብቃቃም ኢላ አለ ሲቀር ምን ሲሆን የሚያብቃቃው መቼ ነው አላህ ሲፈቅድና አላህ ሲወድ አላህ ሲፈቅድ ማለት ምን ማለት ነው ለሚያማልደው ሰው አማልድ ብሎ ሲፈቅድለት ለምሳሌ ለነብያችን ሰለላሁ ላሁ ለ ወሰለም ሲፈቅድላቸው ለምሳሌ እሳቸው ምልጃ ይመጣል አሁን ወደ ማብራሪያው ከምገባ ቆይ እንጨርሰውና ማብራሪያውን በኋላ እንመጣለን <clears throat> ስንት አይነት ምልጃ እንደሆነ ብቻ እዚህ ጋር የሚያማልደው ሰውዬ ሲፈቀድለት ነው ለምሳሌ ነቢያችን ስለ ላሁ ለ ሰለም የሚያማልዱት አላህ ሲፈቅድላቸው ነው ሁለተኛው ደግሞ ሁኔታ ሊመየሻው ወይርዳ አላህ ለሻውና ለወደደው ነው ስለዚህ የሚማለድለት ሰውዬ አላህ ዘንድ የተወደደ መሆን አለበት እንዲማለድለት አላህ የፈቀደለት ነው የሚያማልደው ደግሞ አላህ ሲፈቅድለት ነው የሚያማልደው ስለዚህ ሁለቱንም አላህ ነው እንጂ ዝም ብሎ አንዱ ተነስቶ እኔ ላንተ አማልዳለሁ ብሎ የሚሆን ነገር አይደለም ማለት ነው ስለዚህ ምልጃ አማላጅነት የምንጠይቀው ከአላህ ብቻ መሆን አለበት ማለት ነው ወቀውሉ ላህ ተዓላ አሁንም የአላህ ንግግር ነው ቁል ድዑ ጥያቄ ካላችሁ ያው እየጠየቃችሁን በታች ያልገባችሁ ከፈጠንኩም ቁል እድዑ ለዚነ ቁል በላቸው እስቲ እድዑ ለዚነ እድዑ ተጣሩ ለምኑ አለዚነ እነዚያን ዘዓምቱም ያላችኋቸው ሚን ዱንላሂ ከአላህ ውጭ አምላክ አድርጋችሁ የያዟችኋቸውን እስቲ ጥሯቸው ለምኗቸው ዘዕም ማለት ያው ዛዕም ለብዙ ትርጉም ይመጣል ያው እዚህ ጋር የመጣው ምንድነው በውሸት መሞገት ማለት ነው አንድ ነገር ያልሆነው ነው ብሎ መናገር ማለት ነው ስለዚህ እዚህ ጋር ምንድነው አምላክ ናቸው ብላችሁ ያሰባችኋቸው ማለት ነው ስለዚህ ቁል ادعوا الذين قل بل ادعوا الذين ተጣሩ እነዚያን እነማንን ዛዓምቱም ጌታ ናቸው ብላችሁ የተናገራችኋቸው ሰዎችን ወይ ደግሞ ጣዖትም ሊሆን ይችላሉ እስቲ ለምኗቸው ጥሯቸው ሚን ዱኒላሂ ከአላህ ውጭ ማለት ነው ከአላህ ውጭ አምላክ አድርጋቸው የጠሯቸውን እስቲ ለምኗቸው ላ የምሊኩነ ሚስቃለ በረቲን የብናኝ ታክል እኳ ባለቤት አይደሉም የብናኝ ታክል እኳ መቆጣጠር አይችሉም في السماوات በሰማያት ላይ في السماوات በሰማያት ላይ ولا في الأرض በምድርም ቢሆን በሰማይም ይሁን በምድርም የብናኝ ታክል እኳ ባለቤት አይደሉም መቆጣጠር አይችሉም وما لهم ለነሱ የላቸውም فيهما በእነዚህ በሁለቱ በሰማይና በብድር የላቸውም من شرك መጋራት የላቸውም አላህ ዘንድ አይጋሩም ወማ ለሁ ለነሱ ወማ ለሁ ሚንሁም ሚን ዘሂር ለአላህ ደግሞ እነዚህ አጋዦች አይደሉም ይላል ወማ ለሁ ለእሱ ለአላህ የለውም ሚንሁም ከነሱ እነዚህ አምላክ አድርጋችሁ ከመጎታችኋቸው من ظهير أجاش لهم لا الله أجاش وش أيد لهم بفتش الرش إلى ولا تنفعوا أتتكمن ولا تنفعوا أتتكمن الشفاعة ملجا ملجا أتتكمن عنده الله زند سوزند ملجا أتتكمن إلا لمن أذن له الله لفكر اللت بهوننجي الله إرسو لفكر اللت بهوننجي ملجا أتتكمن ايش حتى إذا فزع عن قلوبهم إن إيه يوني أو تاقوت على شهر حتى إذا فزع عن قلوبهم قالوا ماذا قال ربكم قالوا الحق وهو العلي الكبير كزي أهون كلفوا بابيك الرانونو سلزي أهون الزي كمن فلكم من دنو ولا تنفع الشفاعة عنده إلا لمن أذين له الله لفكر لتنجي እዚህ ለዚህ ባብ የተፈለ ከዚህ ይሄ አያት እንደምታዩት ቁርአን ብቻ ነው በጣም ለተውሂድ ነው የመጀመሪያው አያት እዚህ ጋር የተፈለገባት የትኛው ነው አሁን የፈለግነው ለዚህ ለባቡ የሚሆነው ወላ ተንፈዑ ሸፋዓቱ መሐሉ ሻሂድ የሚሉት ወላ ተንፈዑ ሸፋዓቱ ዒንደሁ ኢላ ሊመን አዚነ ለሁ አላህ ዘንድ ምልጃ አይጠቅምም አላህ እሱ እርሱ የፈቀደው ቢሆን እንጂ እሺ قال أبو العباس أبو العباس ابن تيمية ابن تيمية ይባላል ሼኹል ኢስላም ብዙ ጊዜ ተብሎ ባጭሩ ዝም ብሎ ሼኹል ኢስላም ከተባለም እብኑ ተይሚያ ነው አቡል አባስ ይባላል አሕመድ ብን አብድልሐሊም ብን አብድሰላም ነው ስሙ አሕመድ ብን መሰለኝ ባልሳሳት ማለት ነው አሕመድ ብን አብድልሐሊም ብን አብድሰላም አቡል አባስ ይባላል በመጠሪያው ኢብኑ ተይሚያም ይባላል ታላቅ አሊም ነው በስድስት መቶ ምናምን ሂጅራ አካባቢ ነው የነበረው የሞተው በሰባት መቶ ምናምን ሂጅራ አካባቢ ነው ዲመሽቅ ወደ ወደ መጀመሪያ ወደ ኢራቅ አካባቢ ነበሩ ከዛ ተታር የሚባሉት ሙስሊሞችን ሲወሩ የዛን ጊዜ ሼኹል ኢስላም ወደ ዲመሽቅ ተሰደዱ ቤተሰቦቹ ጋር እና ዲመሽቅ ነበረ ብዙ ጊዜውን ያሳለፈው ድመሽቅ ሲያስተምር ብዙ ጊዜ ችግር ታስሮ ነበረ በሱ ጊዜ በጣም ፈላስፋ እና እነዚህ አህሉል ከላም የንግግር ብዙ የበዙበት ጊዜ ነበር የዛን ጊዜ እነሱ በጣም ቦታውን ተቆጣጥሮት ነበረና በጣም አዛዝ አርገውት ነበረ አስቸግሮት ነበረ በጣም ታስሯል ብዙ ጊዜም ታስሮ ተፈቶ ያውቃል ወደ ሶሪያ ወደ አፎን ወደ ምስር ወደ ግብፅም ተባሮ ያውቃል ምስር ታስሮ ነበረ ከዛ በኋላ መጨረሻ ላይ ወደ ዲመሽቅ ተመለሰ ዲመሽቅም ታስሮ እስር ቤት ነው የሞተው ሼኹ ኢስላም ኢብን ተሚያ ዲመሽቅ ላይ ነው የሞተው እስር ቤት ማለት ነው ከሱ ደረሶች ውስጥ ከሱ ከወጡት ደረሶች ውስጥ እነማን ናቸው ትልልቅ የሚታወቁ አሊሞች ናቸው እነ እብኑ ቀይም አለ በጣም የሚታወቀው የእሱ እብኑ ቀይም ነው እብኑ ከፊርም አለ የታላቁ ቁርአን ተፍሲር አሊም እብኑ ከሲር አለ እነዚህ ሁሉ የሼኹል ኢስላም ተማሪዎች ነበሩ ሼኹል ኢስላም ብዙ ኪታቦች አሉት ተጠቅሶ አያልቁም እና በጣም ታላቅ አሊም ነበሩ እሺ እሱ ምን አለ ይህ አሊም ምን አለ አዎ እዚህ ምን ይላል هذه ኩንየቱ አቡል አባስ ማለት ነው ሼኹል ኢስላም ኢማሙ አሕመድ ብን ዓብድ ልሐሊም ብን ዓብድ ሰላም ብን ዓብድላህ ኢብኑ ተይሚያ ይባላል አልሐራኒ ثم الدمشقي በጣም ብዙ ኪታቦች አሉት በጣም ትልቅ አሊም ነው ነፋ ነፈ አላሁ አለ ሲናገር እሱ ነፈ አላሁ አላህ እኮ ውሸት ነው አለ ወይ ደግሞ ከለከለ አማ ሲዋሁ ከሱ ውጭ ያለውን ኩሉ ማ የተዓለቁ ሁሉ የሚንጠለጠሉበት ነገሮች ሁሉ አልሙሽሪኩን ሙሽሪኮች የሚንጠለጠሉበት በአላህ ላይ የሚያጋሩ ሰዎች የሚንጠለጠሉበትን ነገር ሁሉ አላህ ውሸት ነው አለ አላህ ሁሉንም ነገሮች አወገዛቸው ሙሽሪኮች የሚንጠለጠሉባቸው ነገር ሁሉ አላህ ምን አላቸው አወገዛቸው ፈነፋ አሁንም አላህ ያው ከለከለ ውሸት ነው አለ አየኩነ ሊሆነው ሊገይሪሂ አየኩነ ሊሆን ሊገይሪሂ ከሱ ውጭ ላለ ነገር ሙልኩን ባለ ንግስና ወይ ባለቤትነት አው ቅስጡን ሚንሁ ወይ ፍትሃዊነት ስለዚህ ከአላህ ውጭ ሌላ ከአላህ ውጭ ሌላ አጋዥ ሊኖረው አላህ ወይ አፎን ከአላህ ውጭ ሌላ ንጉስ ከአላህ ውጭ ሌላ ባለቤት የዚህ ሁሉ ሰማይና ምድር ሊኖር አላህ ከለከለ ውሸት ነው አለ ማለት ነው የለም ማለት ነው አው የኩነ ደግሞ ወይ ደግሞ ሊሆን አውነን ለሱ አጋዥ ሊሆን ምን ማለት ነው አሁንም ለሱ አጋዥ እንደሌለ አላህ ተናገረ ማለት ነው ለአላህ አጋዥ እንደሌለው ማለት ነው ወለም የበቀ አልቀራም አልቀረም አፎ ወለም የበቀ አልቀራም አልቀረም ኢለ ሸፋዓ ሸፋዓ እንጂ ሌላ አልቀረም ስለዚህ ሁሉንም ነገር ከለከለ አላህ ተውሂድ ሩቡብያም ብዙ ለምሳሌ አላህ የፈጠረው አላህ ብቻ ነው ይህን ሁሉ አላህ ተናገረ ሌሎችን ሁሉ ተከለከሉ ማለት ነው ዒባዳም እርድም እስቲጋሳ እስቲዓና ይሄ ሁሉ ለአላህ ብቻ እንደሚገባ አላህ ተናገረ ማለት ነው ሁሉንም ነገር ከለከለ ለሌላ እንደማይሆን ማለት ነው አላሁ ስብሓንሁ ወተዓላ ወለም የብቃ ኢለ ሸፍዓ ሸፍዓ ብቻ ሌላ አልቀረም ሸፋ ግን ቀረ እሺ የሸፍዓን ሊያወራ ነው ፈበየነ ግልጽ አደረገ አላህ አነሃ እሷ እኮ ላተንፈዑ አትጠቅምም ኢላ ሊመን አዚነ ለሁ ረቡ ጌታ ለፈቀደለት እንጂ አላህ ለፈቀደለት እንጂ ለሌላ እንደማትሆን እንደማትጠቅም አላህ ግልጽ አደረገ ስለዚህ ምንድን ነው የሚለው ያለው እዚህ ንግግሩ ግራ እንዳትጋቡ ይሄ ዒባዳ አምልኮ እርድ ምናምን የመሳሰሉት ለአላህ ብቻ ነው ምንም በቃ ምንም ቢሆን ከአላህ ውጭ የለም ይሄ የታወቀ ግልጽ ነው ማለት ነው አላህ ግልጽ አድርጎ አስቀምጦታል ሸፍዓም ግልጽ ነው ግን ሸፍዓ ለሰውም አለ ሰው ማለ ሊያማልድህን ይችላል ግባባል አለ ሰው ሊያማልድ ይችላል እንጂ አላህ ብቻ ነውና ሌላ ሰው የሚያማልድ አማላጅ ሰው የለም አልተባለም ሰው ያማልዳል ግን የሚጠቅመው ትክክለኛ አማላጅነት የሚሆነው ምንች ነው አላህ የፈቀደው ሲሆን ነው ማለት ነው ከማ ቃለ ተዓላ አላህ ልክ እንዳለው ወላ የሽፈዑነ አያማልዱም ኢላ ሊመን ይርተዳ ለተወደደ ቢሆን እንጂ ስለዚህ አያችሁ ወላ የሽፈዑነ አያማልዱም ኢላ ሊመን ይርተዳ ለተወደደ ቢሆን እንጂ ስለዚህ አማላጆች የሚያማልዱት መቼ ነው ለተወደደ ሰው ብቻ ነው የተወደደ ሲሆን ነው አላህ ለማይወደው አያማልዱም የመልቂያማ ማለት ነው የሚያማልዱት እነሱ ራሳቸው ደግሞ መቼ ነው አላህ ሲፈቅድላቸው ነው ሁለቱ እነዚህ ትልልቅ ሸርጦች ናቸው መረሳሳት የሌለባቸው ማለት ነው فهذه الشفاعة እቺ ሸፋዓ እኮ አለቲ ያቺ የዙኑሃ የሚያስቧት አልሙሽሪኩን ሙሽሪኮች አጋሪዎች በአላህ ላይ የሚያጋሩ ካፊሮች እኮ የሚያስቧት እቺ ምልጃ هي منتفية ጠፊናት የውም አልቅያማ የውም አልቅያማ ጠፊናት ሙሽሪኮች የሚያስቧት ሸፋ ጠፊ ናት ለምን ሙሽሪኮች የሚያስቡት ጣዖታቸው ያማልደናል ይላሉ ወይ ደግሞ ኢቨን ሙስሊሞች ሆነው የነቢያ የሼክ የትልልቅ ሼኮችን ቀብር ሂደው አምልከው ያማልዱናል ቢሉ ولا حتى እነዛ የሞቱትን አማላጆች ቢሆኑ ለነሱ አያማልዱላቸውም ለምን አላህ ቢፈቅድላቸውም ለነዛ መልካም ሰዎች እንዲያማልዱ የሚያማልዱት ለማን ነው አላህ ለወደደለት ነው እነዚህ ደግሞ እነሱ ቀብራቸውን የሚያመልኩ ከሆነ ሽርክ ነው አላህ አይወዳቸውም ስለዚህ አያማልዱላቸውም ባጭሩ እነዚህ ሙሽሪኮች የሚያስቡት የሆነው ሸፋዓ የውመልቅያማ የለም የጠፋ ነው ማለት ነው ከማነፋህል ቁርአን ልክ ቁርአን የለችም እንዳላት ቁርአን ምን ብለናል ከዚህ ሸፋዓ እሺ ሸፋዓ አሁን ድምጽ ያስተጋባባቸው ሁላችሁም እሺ አሁን ሲ ያው ሲ አሁን አስተካከል እንጃ ከተስተካከለ ንገሩኝ ከማነፋ አልቁርአን ቁርአን ልክ እንደ እንዳስወገዳት የለችም ልክ እንዳላት ማለት ነው ወአኸበረ ነቢዩ صلى الله عليه وسلم ነቢያችን صلى الله عليه وسلم ተናግረዋል አነሁ እሳቸው እኮ እሳቸው ነቢዩ صلى الله عليه وسلم እኮ አነው የእቲ ይሄዳ ይመጣሉ ፈየስጁዱ ሱጁድ ያደርጋሉ ፈየስጁዱ ስጁድ ያደርጋሉ ሊረቢሂ ለጌታቸው ስጁድ ይወርዳሉ ወየሕመደሁ ያመሰግናሉ ጌታቸውን ለጌታቸው ስጁድ ወርደው ለጌታቸው ምን ያደርጋሉ ያመሰግናሉ ጌታቸውን ለጌታቸው ስጁድ ወርደው ጌታቸውን ያመሰግናሉ ከዛ ምን ይላል ወላ የብደኡ አይጀምሩም ቢሸፋዓቲ አወለን በማማለድ ቀጥታ ጀምሮ ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም የመልቅያማ ለምሳሌ ምልጃነት አላቸው ያንን ምልጃ ሲያማልዱ ቀጥታ ዘለው ዝም ብለው ምልጃነት አይገቡም ለአላህ መጀመሪያ ምን አድርገው ነው ሱጁድ ወርደው አላህን አመስግነው ነው ወደ ሸፍዓ የሚገቡት ከዛ ያው ላ የብደው ቢሸፋዓቲ አወለን በሸፋዓ መጀመሪያ አይጀምሩም መጀመሪያ ምን ያደርጋሉ ስጁድ ወርዶ አላህን ያመሰግናሉ ثم ይቃሉ ከዛ ይባላሉ ለው ለነቢያችን ሰለላሁ ዐለይሂ ወሰለም ስጁድ ወርደው አላህን ካመሰገኑ በኋላ ምን ይባላሉ ارفع رأسك ራስህን አንሳ ارفع رأسك ራስህን አንሳ وقل يسمع ተናገር ይሰማልሃል ንግግርህ وقل يسمع ተናገር ንግግር ይሰማል وسل تعط ጠይቅ ትሰጣለህ وسل تعط ጠይቅ ትሰጣለህ ይላል وسل تعط ጠይቅ ትሰጣለህ واشفع تشفع ቱሽፋዕ አማላጅነትን ደግሞ ጠይቅ አማላጅነት ይፈቀድልሃል እንድታማልድ ይፈቀድልሃል ይባላሉ ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሲያማልዱ መጀመሪያ ምንድነው የሚያደርጉት ሄደው ለአላህ ስጁድ ይወርዳሉ ከዛ በኋላ አላህን ያመሰግናሉ አላህም ራስህን ከፍ አርግ ጠይቅ ትሰጣለ አማልድ ይባላሉ ይፈቀድላቸዋል ከዛ በኋላ ስለዚህ ተፈቀደላቸው ማለት ነው ከዛ ደግሞ ተፈቅዶላቸው የሚያማልዱት ደግሞ ለማን ነው አላህ ለወደደለት ነው መጀመሪያ በእርግጥ ፍርድ እንዲፈረድ ለሁሉም ያማልዳሉ ነቢያችን ሰለላሁ ዐለይሂ ወሰለም ማለት ነው وقال أبو هريرة رضي الله عنه أبو هريرة ታላቁ የሐዲስ አዋቂ የሆነው ሰሐቢይ ምን አለ መን አስዓዱ ናስ ይሄን ሲሉ ምን አለ ሰሐቢይ ነው የጠየቀው መን አስዓዱ ናስ ማን ነው ደስተኛ ቢሸፋዓቲከ ባንተ ምልጃ ባንተ አማላጅነት ደስተኛ ሰው ማን ነው ብሎ ጠየቃቸው ለነቢያችን ሰለላሁ ዐለይሂ ወሰለም አቡ ሁረይራ ረዲየላሁ አንሁ ያ ረሱላላህ አንቱ የአላህ መልእክተኛ ሆይ በአንቱ ማማለድ በአንቱ አማላጅነት ደስተኛ የሚሆነው ማን ነው አላቸው ለነቢያችን ሰለላሁ ዐለይሂ ወሰለም ከዛ ምን አለ እሳቸው ነቢያ ሲመልሱለት መን ቃለ ያለ ላኢላሃ ኢላላህ ካሊሰን ሚን ቀልቢሂ ያለ ሰው ነው ላኢላሃ ኢላላህ በእውነት የሚመለክ አምላክ ከአላህ በስተቀር ሌላ የለም ብሎ የመሰከረ ኻሊሰን ጥርት አድርጎ ማለት ነው ለአላህ ብቻ ሆኖ ይህንን የሚለው ለገንዘብ ለታዋቂነት ወይ ደግሞ ለሌላ ነገር ሳይሆን ለአላህ ብቻ ብሎ ይህንን ያለ ሚን ቀልቢሂ ከልቡ ሚን ቀልቢሂ ከልቡ ንፍቅና ሳይሆን ንፍቅና ሳይሆን ይህንን ያለ በነቢያችን ሰለላሁ ዐለይሂ ወሰለም ሸፋዓ ደስተኛ ይሆናል ማለት ነው ፈትልከ ሸፋዓቱ ሌሎችማ ደስተኛ አይሆንም አይደለም ለምን አያገኙትማ አያገኙትም እሺ فتلك الشفاعة لأهل الإخلاص بإذن الله አለ فتلك እችኮ الشفاعة እች ምልጃ እኮ ለአህሊ ልእክላስ ለእክላስ ሰዎች ናት እቺ እክላስ ነቢያ አፎን እቺ ምልጃ ነቢያችን ሰለ ላሁ አለ ወሰለም የሚያደርጓት ማማለድ ምንድናት ለአህል ልእክላስ ናት ብኢዝኒላህ በአላህ ፈቃድ ወላ ተኩኑ አትሆንም ሊመን አሽረክ ቢላሂ በአላህ ለሚያጋራ ሰው አትሆንም ወላ ተኩኑ ሊመን አሽረከ ቢላህ በአላህ ለሚያጋራ አትሆንም እቺ ምልጃ ማለት ነው ወሐቂቀቱሁ አለ እንግዲህ ይህንን ግልጽ ስናደርገው ለማለት ነው ወሐቂቀቱሁ ይሄ የምልጃ ማለት ነው የምልጃ እውነታው እኮ አነላህ አላህ እኮ ሱብሓነሁ የምልጃ እውነታው ምልጃን እንግዲህ በእውነታው እናስቀምጠው ለማለት ነው አነላህ አላህ እኮ ስብሓነሁ ጥራት ይገባውና ሁወ እሱ ነው የተፈበሉ ያው ስብሓንሁ ሲባል ጥራት ሲገባው ስንል ምንድነው ሁለት ነገሮች የሚታካተቱ አንደኛ አላህ ከጎደሎ ነገሮች ሁሉ የጠራ ነው ሁለተኛ አላህ ፍጡራንን ከመመሳሰል የጠራ ነው ሁለቱን ነው هو الذي እሱ ነው የተፈበሉ على اهل الاخلاص ለኢኽላስ ሰዎች እኮ ያው እንትን እያለ ነው ጸጋውን እየሰጣቸው ነው ማለት ነው አላህ ለኢኽላስ ሰዎች ጸጋውን እየሰጣቸው ነው ተጨማሪ እየሰጣቸው ነው ማለት ነው ወንጀል ቢሰሩም ለምሳሌ ሙእሚን ሆኖ ወንጀለኛ ሊኖር ይችላል ሙእሚን ሆኖ ወንጀለኛ ሊኖር ይችላል እና በወንጀሉ ምክንያት ጀሃንም ሊቀጣ ይችላል መጀመሪያ ላይ ግን በአላህ ፈضል መሰረት በአላህ ትሩፋት ምክንያት አላህ ምን ያደርጋል አማላጅ አድርጎለት ሳይቀጣ ጀነት ያስገባዋል አላህ ስለዚህ የአላህ ትሩፋት ነው ይሄ የአላህ ጸጋ ነው ማለት ነው ሌላ ነገር አይደለም ፈየግፊሩ ለሁም ከዛ በእሱ በጸጋውና በትሩፋቱ ፈየግፊሩ ለሁም ይምራቸዋል ቢዋሲጠቲ ዱዓኢ ቢዋሲጠቲ በመካከለኝነት ዱዓኢ ጥሪ ልመና መን አዚነ ለሁ በተፈቀደለት አዩሽፈ እንዲያማልድ ስለዚህ ምንድን ያለው አሁን ይሄ እንግዲህ የምልጃነት ዋና ሀሳቡን እያስቀመጠላችሁ ነው ምንድን ያለው አሁን የጠቀሳትን እንትኗ ማለት ነው አነብላችኋለሁ ደግሜ ማለት ነው أن الله سبحانه وتعالى هو الذي يتفضل على أهل الإخلاص قال بهلا فيغفر إتشن سموت فيغفر يمر لهم للنسو بواسطة بمكاكلنينت دعائي من أذن له أن يشفع ስለዚህ ምንድን ያለው ለነዛ አላህ ጸጋ ሊሰጣቸው ለፈለጋቸው ሰዎች ትሩፋቱን ሊሰጣቸው ለፈለጋቸው ሰዎች ለወደዳቸው ሰዎች ምን ያደርጋል አላህ በፈቀደላቸው ሰዎች አማካኝነት በእነሱ ዱዓ አማካኝነት ወንጀላቸውን ይምራቸዋል ስለዚህ ወንጀለኛ ሰው አለ ሌላ ደግሞ ስናወራው ምንድነው ምሳሌ ለምሳሌ አንድ ሰው ወንጀለኛ ይኖራል ሌላኛው ደግሞ ሙሚን ናቸው ሁለቱ አንደኛው ግን ዝቅ ያለ ደረጃ ነው ራሱን የበደለ ሌላኛው ደግሞ ሙሚን ሆኖ ወንጀል ያልሰራ በጣም ከፍተኛ ደረጃ የደረሰ ሊሆን ይችላል ስለዚህ ይሄኛውን ዝቅ ያለውን አላህ ሊምረው ሲፈልግ አላህ ሲወደው አላህ ሊምረው ሲፈልግ በዚህኛው በትልቅ ደረጃ በደረሰው ሙእሚን ምን ያደርገዋል ዱዓ በሱ ዱዓ ለከፍተኛ ለደረሰው ሰውዬ ሙእሚን አላህ ፈቅዶለት ለዚህኛው እንዲያማልድ ያደርገዋል ማለት ነው ስለዚህ የሚያማልደው አላህ ፈቅዶለት ነው የሚማለድለት አላህ ሲወደው ነው ሁለቱም ሲኖር ነው ማለት ነው ሸፋ የሚኖረው ለምን ያው ሊዩክሪመሁ ደረጃ ከፍ ሊያደርግለት ማለት ነው ወየናለ መቃምን መሕሙድ ደግሞ የተመሰገነ ቦታን እንዲያገኝ ማን ነው አማላጁ ስለዚህ አሁን ምልጃ ለሁለቱም ጥሩ ነው ማለት ነው ለሚማለድለት ያው ከደረጃው የሚማለድለት ወንጀሉ ሊማር ይችላል ጀሀነም ሊገባ የነበረ ጀነት ይገባል ስለዚህ ጥሩ ነው ለዛ ለሚያማልደው ደግሞ ምንድን ነው አላህ ደረጃውን ከፍ ሲያደረግለት ነው ማለት ነው የሚያማልደው ማለት ነው ጥሩ ቦታ ሲሰጠው ነው ያው የአላህ ቅርብ ሙእሚን ስለሆነ ፈሸፋዓቱ ሸፋዓ እቺ አለቲ ያቺ ነፈሃል ቁርአን ቁርአን የለችም ያላት ሸፋዓ መጀመሪያ አካባቢ ስንጠራ ትዝ የሚላችሁ ከሆነ ምን የሚላለ ገልጭ ለንብብላችሁ وأنذر الذين يخافون أن يحشروا إلى ربهم ليس لهم من دونه ወልዩን ወላ ሸፊዑ ላለም የተቁን ቁል ላህ ሸፋዓቱ ጀሚዓ ሌሎችም አንቀጾች አሉ እዚህ ጋር ከአላህ ውጭ ሌላ ሸፋዓ የለም ብሎ እየተናገሩ ነው ስለዚህ እቺ ቁርአን የለችም ያላት ሸፋዓ እኮ ማካነፊያ ያላት ናት ሚን ሽርኪን ሽርክ ያላት ናት ስለዚህ ቁርአን ላይ ስታነቡ አንዳንድ ቦታ ላይ ሸፋዓ የለም ይላለ ሸፋዓ የሚባል የለም ሚል አለ ስለዚህ ያን ሸፍዓ የለም የሚለው ለማን ነው ማካነ ፊሃ ሚን ሽርኪን ሽርክ ያላትን ነው ስለዚህ ሸፍዓ የለም የሚለው ሽርክ የሌለውን ነው ሽርክ የሌለው ከሆነ አፎን ሽርክ ያለው ከሆነ ሽርክ ያለው ከሆነ ያን የሚያስቡት ሙሽሪኮች የለም ማለት ነው ፈትልከ ይችኮ መንፍየቱን ሙጥለቀን ያው በስዱ በአጠቃላይ የለችም እቺ ሽርክ ያላት ከሆነ የለችም እንደሚያስቧት ሳይሆን በአእምሯቸው የምትቀርናት ወሊሃዛ ለዚህም ነው አስበተ ሸፋዓተ ቢኢዝኒሂ አስበተ አረጋግጧል አሸፋዓተ ምልጃን አረጋግጧል አላህ ቢኢዝኒሂ በሱ ፍቃድ ፊ መዋዲዓ ከሲራ ብዙ ቦታ ላይ ብዙ ቦታ ላይ ቁርአን ደግሞ በሱ ፍቃድ ምልጃ አለ የሚል አለ ቁርአን ላይ ስለዚህ በሱ ፍቃድ ምልጃ አለ ይላል በሱ ፍቃድ ምልጃ አለ ይላል ሌላ ቦታ ሸፋ የለም ይላል ስለዚህ በሱ ፍቃድ ምልጃ አለ አው አለ የለም የሚለው ምን ነው ሽርክ ያለበትን ነው ማለት ነው ወቀድ በየነ ነብዩ صلى الله عليه وسلم በእርግጥም ነቢያችን صلى الله عليه وسلم ነቢያችን صلى الله عليه وسلم ብለዋል አዎ አፎን ቁርአኑን አስታወሰኝ ጀዛኪላ ላ ተንፈዑ ሸፋዓቱ ሻፊዒን የሚለው ማለት ነው እንደዚህ አሁን ለምሳሌ አለ ብዙ አንቀጾች አሉ እሺ እንደዚህ አይነት አንቀጾቹ የለም የሚለውን ያሳያሉ ማለት ነው እነሱ ምንድነው ሽርክ ያለበትን ነው ማለት ነው فتلك منفية عفوا وقد بين النبي صلى الله عليه وسلم نبياتنا صلى الله عليه وسلم برقت ام قلت أدرقوال أنها لا تكون أسوء أتهنم إلا لأهل التوحيد والإخلاص إتشي ሸፋዓ እኮ እንደማትሆን ነቢያችን ስለ ላ ስም ግልጽ አድርገዋል ኢላ ቢሆን ሲቀር ሊአህሊ ተውሒድ ለተውሒድ ሰዎችና ወኢክላስ ጥርት ለሚያደርጉ ሰዎች ስለዚህ ተውሒድና ኢክላስ ላላቸው ሰዎች ሲቀር ለሌላ ሰው ሸፍዓ አማላጅነት የለም ማለት ነው ኢንተሃ ከላሙሁ ረሒመሁላህ የሼኹ ልእስላም እብን ተይሚያ ንግግር እዚህ አለቀ ማለት ነው ቅድም ጀምረን ስናወራ የነበረው ሼክ መሐመድ ብን አብዱልዋሃብ የሼኹ ኢስላም ኢብኑ ተይሚያን ንግግር ነቅል አድርገው ነው ያመጡት ማለት ነው አምጥተው ከኪታቡ እንትን ብለው ማን ወስደው ስለዚህ ከዚህ ሸፋ ምን አይነት መሰላችሁ ሸፋ በአጠቃላይ ስንደመድመው ሸፋ ዑለማዎች ሲናገሩ የተለያየ አይነት እንትን ይጽፋሉ አንዳንዶቹ ምንድን ነው የሚያደርጉት ሶስት አይነት ሸፋ አለ ስለዚህ ያው አራትም ቢያደርጉት የሆነ አቀማመጡን አይታችሁ ዞሮ ዞሮ ሁሉም አንድ አይነት ነው ሀሳባቸው ማለት ነው ሶስት አይነት ሸፍዓ አለ ይላሉ አንደኛው ሸፍዓ የመጀመሪያው ሸፍዓ ምንድነው? ነው የውመልቅያማ አምሳ ሺህ ዓመት በምንቆምበት ጊዜ ፀሐይ ስንዝር ቀርባ ነብያችን ስለ ላሁ ሰለም ቀርበው ለአላህ ስጁድ አድርገው አላህን አመስግነው ከዛ አላህ ፈቅዶላቸው ሲጠይቁ ፍርድ እንዲቆም ይጠይቃሉ ነቢያችን ስለ ላሁ ሰለም ፍርድ ይደረጋል ማለት ነው ይሄ የመጀመሪያው ሸፍዓ ነው የመጀመሪያው አይነት ሸፍዓ ነው ይሄ ሸፋ ይህ ሸፋ ደግሞ ለነብያችን ሰለላሁ ዐለይሂ ወሰለም ነው እንጂ ለማንም የለም ለሳቸው ብቻ ነው ሁለተኛው ሸፍ አይነት ደግሞ ምንድን ነው የአህል ናር ያው ወደ እሳት ይላካሉ እሳት ይገባሉ የአህል ጀና የጀነት ሰዎች ደግሞ ወደ ጀነት ሲላኩ ጀነት በር ዝግውን አያገኟታል ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አላህን ጠይቀው አሁንም የጀነት በር ይከፈታል እሳቸው ናቸው የመጀመሪያ የሚገቡት ነቢያችን ሰለላሁ ዐለይሂ ወሰለም ይሄኛው ሁለተኛ ሸፊዓ ነው አሁንም ለነቢያችን ሰለላሁ ዐለይሂ ወሰለም ብቻ ነው ስለዚህ አሁን የጠቀስኳቸው ሁለቱ ሸፋዎች ለነቢያችን ሰለላሁ ዐለይሂ ወሰለም ብቻ ነው የእሳቸውን ደረጃ ይሄም ያሳየናል አንዱ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም ነቢያት እንደሚበልጡ ማስረጃችን ብዙ ናቸው አንዱ ይሄ ራሱ አንድ አመላካች ነው ማለት ነው ሶስተኛው ሸፋ ደግሞ ሶስተኛው ሸፋ ጀሃነም የተፈረደባቸው ሰዎች ጀሃነም ሳይገቡ ወደ ጀነት እንዲገቡ ጀነት ደግሞ ዝቅተኛ ደረጃ አላቸው ዝቅተኛ ደረጃ ያሉ ደግሞ ከፍተኛ ደረጃ እንዲያገኙ ይሄኛው ሸፋዓ ደግሞ ለሁሉም ነው ለነቢያትም ለመልካም ሰዎች ለሁሉም ይሆናል ማለት ነው ይሄ ማለት ነው ስለዚህ ሶስቱ አይነት ሸፋዓ እነዚህ ናቸው ሶስቱንም ሸፋዓ በህይወት እያለ የምንጠይቀው ማን ነው አላህ ብቻ ነው ስለዚህ የነቢያችን ሰለላሁ ዐለይሂ የፈለገ መልካም ሰው ይሆናል የተውሂድ ሰው ይሆናል የእክላስ ሰው ይሆናል ቁርአንና ሐዲስን ይከተላል አላህ ሸፋ እንዲሆንለት ያደርጋል ቢጠይቅ ቢጠይቅ የሚጠይቀው ምን ብሎ ነው የአላህ ነቢዩ መሐመድ ስለ ላሁ ሰለም ለእኔ ሻፊዕ አማላጅ እንዲሆኑ አድርግልኝ ብሎ ማንን ነው የሚጠይቀው አላህን ነው የሚጠይቀው እዚህ እንደዛ ነው ማለት ነው እንደዚህ እናረጋለን እሺ ሸፋዓይ ሶስቱ አይነት እነዚህ ናቸው ሁለቱ የነቢያችን ዐለይሂ ወሰለም ብቻ ናቸው ብቻ ነው አዎ ናቸው የመጨረሻው ሶስተኛ ደግሞ የብዙ ነው ከአላህ ነው የሚጠየቀው በአጠቃላይ ማለት ነው ሌላ ከሸፋዓ ጋር የተገናኙ አፎን ፕሮግራም የሚጠይቀው የዚህ የቂራት ፕሮግራም ከሆነ ሰኞ ሮብ ቅዳሜና እሁድ ሁልጊዜ ከምሽቱ አራት ሰዓት ማለት ነው በኢትዮጵያ አቆጣጠር እሺ ሸፋ ያልተፈቀደ ብዙ አይነት አለ የሚመሳሰል አለ ከሽርክ ጋር የተገናኘ ለምሳሌ ቀብር ጋር አማላጆቻችን ያሉ የሚጠጉት አሉ አሁን ኢንሻአላህ ቀጣይ ባቦች ላይ ይሄኛውን ይመጡ ይሆናል ኢንሻአላህ ስለዚህ እስቲ ካለ አሁን ባላነሳው ይሻላል ዝም ብዬ ባጭሩ አንሳው ምንድነው ሸፍዓ አንዳንድ ሰዎች ምን ያደርጋሉ ያመልኩና ጣዖታትን ቀብርን የብዙ አይነት ብዙ ሲሆን ሊሆን ይችላል ያመልኩና እናንተ እንዴት ቀብር ታመልካላችሁ ሲሉ አይ እነዚህ እኮ አማላጆቻችን ናቸው ሸፋዓ ናቸው እንጂ እያመለክን አይደለም ይላሉ ስለዚህ ይሄ የተሳሳተ ነው አንደኛ ወላ ቢሆን አማላጅም ቢሆኑ የሚጠይቀው ምልጃ ከማን ነው ከአላህ ነው እንጂ ከነሱ መጠየቅ አይፈቀድም አስለን ቢሆን ራሱ ሁለተኛ አማላጅነት ሳይሆን እነሱ የሚያደርጉ ያሉ ምንድን ነው እያመለኳቸው ነው ከዚህ በፊት ካለፉት ባቦች ትዝ ሚላችሁ ከሆነ የድሮ ቁረሾች ራሳቸው ለምንድን ነው ይህን የምታመልኩት ጣዖት የምታመልኩት ሲባል ምን ይላሉ ሃኡላኢ ሹፋዑነ ዒንደ ይላሉ እነዚህ እኮ አላህ ዘንድ አላህ ዘንድ አማላጆቻችን ናቸው ይላሉ ስለዚህ የድሮ ቁረይሾች የድሮ ሙሽሪኮች ያመጡትን ምክንያት ነው አሁንም ራሱም ያመጡት የተቀባይነት የለውም ማለት ነው እያመለኩ ነው አይቻልም ሸፋዓነት የፈለገ የነቢያችን ስለ ላሁ ሰለም ምልጃን የፈለገ የመልካም ሰዎችን ምልጃነት የፈለገ ከአላህ ነው የሚጠይቀው ራሱን ያስተካክል መጀመሪያ መልካም ሰው ከሆነ እዚህ ተቀምጧል አሁን የሚያማልድ አላህ ምልጃ የሚፈቅደው ለማን ነው ለፈቀደለት የሚያማልደው አላህ ሲፈቅድለት ነው የሚማልደለት ሰው ደግሞ ምንድን ነው አላህ የወደደው አላህ የሚወደን መቼ ነው ተቋ ሲኖረን የተውሂድ ሰዎችና የክላስ ሰዎች ስንሆን ነው ማለት ነው እንዲያቀርቡን እሺ ወደ ቀጣዩ ባብ እንሄዳለን አጭር ባብ ነው ኢንሻአላህ ባቡ ቀውል ላህ ተዓላ ባብ አለ ቀውል ላህ ተዓላ የአላህ ንግግር ነው ስለዚህ ባቡ ራሱ ምንድን ነው እዚህ ጋር አሁን ባለፈው እንዳሳለፍ ናቸው ባቡ ራሱ የቁርአን አንቀጽ ነው ባቡ ርእሱ ራሱ ምንድን ነው የቁርአን አንቀጽ ነው ብዙ ጊዜ የቁርአን አንቀጽ ባብ ሲያደርጉ ለምንድን ነው ባቡ ቀውሉላሂ ተዓላ ብሎ የቁርአን አንቀጽ ባቡ ይሄ አሁን ባብ ቀውሉላሂ ተዓላ ባቡ ቀውሉላሂ ተዓላ ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻ ወሁወ አዕለሙ ቢልሙህተዲን ይላል ስለዚህ የቁርአን ባባቸውን የቁርአን አንቀጽ ሲያደርጉ የምንፈልገው ነው ያው የቁርአን አንቀጹን ማብራራት ሲፈልጉ ነው ማለት ነው ብዙ ጊዜ ምን ይላል ባቡ ኢነከ አንተ ኩላ ተህዲ አትመራም ቀጥተኛ መንገድ አትመራም መን አህበብተ የወደድከውን የወደድከውን ሰው እኮ ቀጥተኛ መንገድ እንዲገባ ማድረግ አትችልም ወላኪን አላህ ነገር ግን አላህ ይህዲ ቀጥተኛ መንገድ ያስገባል መየሻው የፈለገውን አላህ የፈለገውን ሰው ወደ ቀጥተኛ መንገድ እንዲገቡ ያደርጋል አንተ ግን አትችልም አላቸው ለነቢዩ መሐመድ ስለ ላሁ ለ ሰለም ወህወ ሱኮ አዕለሙ ቢልሙህተዲን ቀን መንገድ በሚሄዱ ያወቀ ነው አያችሁ ወህወ አዕለሙ ቢልሙህተዲን አላህ ቅን መንገድ በሚሄዱ ሰዎች ያወቀ ነው ስለዚህ እነሱን ወደ ቀጥተኛ መንገድ ይመራቸዋል ማለት ነው <clears throat> ወማ ፊ ሰሒሒ ከሰሒሕ ሐዲስ ያው ሰሒሕ ሲል ቡኻሪ ወይ ሙስሊም ነው አን ብን ሙሰየብ ሰዒድ ብን ሙሰየብ ማለት ደግሞ በጣም በጣም ከሚታወቁ ታብዒ ነው በጣም እና ከሰባት በጣም አሊም የሚባሉ አሉ ከነሱ ውስጥ አንዱ ነው ከሰባቱ ፉቃሁ ሰብዓ ይባላል ትልልቅ አሊሞች ውስጥ ከታብዒዎች አንዱ ሰዒድ ብን ሙሰየብ ነው ማለት ነው በጣም የታወቀ ሰሓቢይ ነው አፎን ታብዒይ ነው عن أبيه كاباتو يزقبو قال على لما حضرته لما حضرت أبا طالب الوفاة لما حضرت يمتعت شبت جيزي أبا طالب الوفاة موت የመጣችባቸው ጊዜ አባጣሊብ ለአባጣሊብ ማለት ነው የነቢያችን ስለ ላ ሰለም አጎት የነበሩት ነቢያችን ስለ ላ ሰለምን ያገዟቸው በደንብ አድርገው በማጠናከርም በሁሉም ነገር ለነቢያችን ስለ ላ ሰለም አገዝ ሲያደርጉ የነበሩ የነቢያችን ስለ ላ ሰለም አጎት የሆኑት አባጣሊብ ሞት ሲመጣባቸው ጊዜ ጃአሁ ረሱሉላህ ሰለላሁ ዐለይሂ ሰለም ነቢያችን ሰለላሁ ዐለይሂ ወሰለም ወደ አባጣሊብ ዘንድ ሄዱ እሳቸው ወዕንደሁ እሱ ዘንድ ነበሩ አባ ጣሊብ ጋር ማለት ነው አባ ጣሊብ ጋር ነበሩ ማን አብዱላህ ብን ኡበይ ኡመያ ማለት ነው ወአቡ ጃህል አብደላህ እብን ኡበይ አለ አፎን አብደላህ እብን አቢ ኡመያ ወአቡ ጃህል ሁለቱ ነበሩ አባ ጣሊብ ጋር ማለት ነው ሁለቱ የቁረሽ ሙሽሪኮች አቡ ጣሊብ ጋር ነበሩ አብደላህ ብን ኡመያ እና አቡ ጃህል ነበሩ ፈቃለ ለሁ ነቢያችን ስለ ላሁ ሰለም ከሄዱ በኋላ ምን ይሉታል አቡ ጣሊብ ያ አሚ አንታጎቴ ሆይ አላቸው ቁል በል ላ ኢላሃ ኢላላህ ላ ኢላሃ ኢላላህ በል ከሊመተን ኡሐጁ ለከ ቢሃ ዒንደ ላህ አላህ ዘንድ አንተ ለአንተ እንደ ማስረጃ እንድትሆነኝ ላ ኢላሃ ኢላላህ በል ላ ኢላሃ ኢላላህ በል አላህ ዘንድ እሷ እንደ ማስረጃ እንድትሆነኝ ላኢላህ ኢላላህ በላላቸው ለአባ ጣሊብ ነቢዩ መሐመድ ስለ ላ ሰለም ፈቃላ ለሁ ለሱ አሉትኝ ሁለቱ ማን አብደላህ ብን አቢ ኡመያ ና አቡ ጃህል ሁለቱ ሆነው ለአባ ጣሊብ ምን አሉት አተርገቡ አን ሚለት አብድልሙጠሊብ አሉት ከሚለት ከአብደላህ ብን ሙጠሊብ ከአባትህ መንገድ ልትወጣ ነው አላቸው አስፈራሩት ከአባት መንገድ ልትወጣ ነው አሉትኝ ሁለቱ ማለት ነው ፈአዓደ ከዛ እነሱ እንደዛ ሲሉት ነቢያችን ስለ ላሁ ሰለም ደግሞ ያሉትን አሉት ምን አሉት ማን ነው ቁል ላ ኢላሃ ኢላላህ ከሊመተን ኡሐጁ ለከ ቢሃ ዕንደላህ ሲሉት ፈአዓዳ እነሱም ደገሙት ምን አሉ እነሱም አተርገቡ አን ሚለተ አብድልሙጠሊብ ከአብድልሙጠሊብ መንገድ ልትወጣ ትፈልጋለህ ሲሉት ፈካነ አኺረ ማ ቃለ አቡ ጣሊብ መጨረሻ ላይ ያሉት ምንድን ነበረ ሁወ አላ ሚለት አብዱልሙጠሊብ የአብዱልሙጠሊብ መንገድ ተከታይ ነኝ ብለው ነበረ አባ ጣሊብ የሞቱት ወአባ እምቢ አለ አባ ጣሊብ እምቢ አሉ አን የቁለ ላ ኢላላህ ላ ኢላላህ አልልም ብለው እምቢ አሉ አባ ጣሊብ ማለት ነው አንድ ጊዜ እምቢ አሉ ፈቃለ ነቢዩ ስለ ላሁ ለ ሰለም ነቢያችን ስለ ላሁ ለ ሰለም ይህን ጊዜ ምን አሉ ለአስተغፊረነ ለከ ማ ለም ኡንሃ አንክ ለአስተغፊረነ መሀርታን እጠይቅልሃለሁ ለአስተغፊረነ ለከ ለአንተ እኮ ማህርታ ጠይቅልሃለሁ ማለም ኡንሃ አንክ እስካልተከለከልኩ ድረስ አላህ እስካልከለከለኝ ድረስ ለአንተ ማህርታን እጠይቅልሃለሁ አላቸው አሉ ነቢያችን ስለ ላሁ ሰለም ወአንዘለ ላሁ አላህ አወረደ ይህን ጊዜ ወአንዘለ ላሁ አዘ ወጀለ የላቀው አላህ ምን አለ ማ ካነ ሊነቢይ ለነቢይ እኮ አይገባውም ወለዚነ አመኑ አመኑ እነዚያም ላመኑት ለነዚያ ላመኑትም ለነቢይና ለነዚያ ላመኑት እኮ አይገባቸውም አንየስተግፊሩ ማharታን ሊጠይቁ ማharታን መጠየቅ ለነሱ አይገባቸውም ሊልሙሽሪኪነ ለሙሽሪኮች ለሙሽሪኮች ማሃርታን መጠየቅ የለባቸው አለ ወለው ካኑ ቢሆንም እንኳ ኡሊ ቁርባ ቅርብ ቢሆንም እንኳ ቁርብ ቅርብ ዘመድ ቢሆኑ እንኳ ቤተሰቦች ቢሆኑ እንኳ ቤተሰቦች ቢሆኑ እንኳ አይፈቀድም ሚን ባዕዲ ማ ተበየነ ለሁም ከግልጽ ከሆነላቸው በኋላ እነሁ ሚን አስሓቡ ልጀሒም የእሳት ሰዎች እንደሆኑ ከተረዱ በኋላ ካፊር መሆናቸውን እያወቁ ካፊር ሆነው እንደሞቱ እያወቁ ሙእሚኖችና ነቢያት ለሙሽሪኮች ለካፊሮች ማርታ መጠየቅ የለባቸውም ስለዚህ ቁርአን አንቀጹ ምንድን ነበር የሚለው ኢነከ ላ ተህዲ መን አህበብተ ነበር አይደለም አንተ እኮ የወደድከውን ሰው ወደ ቀጥተኛ መንገድ እንዲገባ ማድረግ አትችልም ያው ነቢያችን ስለ ላሁ ሰለም ቢችሉ ኖሮ አባ ጣሊብን ባስገቡት ነበረ ስለዚህ ቀጥተኛ መንገድ ማስገባት የሚችለው አላህ ብቻ ነው وأنزل الله في أبي طالب الله سلا أبا طالب من أورد الله ኢነከ አንተ እኮ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻ ወሁወ አዕለሙ ቢልሙህተዲን ምዕራፉ ላይ የቀራ ነው ነው ስለዚህ ምንድነው የምትረዱት ከዚህ ባብ ነቢያችን ስለ ላሁ ሰለም ሂዳየት ተውፊቅ የላቸውም የእሳቸው አይደለም ሂዳየት ተውፊቅ ማለት አንድ ሰው ቀጥተኛ መንገድ እንዲገባ የማድረግ ችሎታው የላቸውም ነቢያችን ስለ ላሁ ሰለም ይህ ችሎታ የአላህ ብቻ ነው አንድ ሰው ቀጥተኛ መንገድ እንዲገባ የሚያደርግ የሚችለው የእሱ ብቻ ነው ወሁወ አዕለሙ ቢልሙህተዲን እሱ ቅን መንገድ የሚሄዱ ሰዎችን ያወቀ ነው የሚያቅ ነው ስለዚህም ቀጥተኛ መንገድ እሱ እንዲገቡ ያደርጋቸዋል አላህ ነቢያችን ስለ ላ ሰለም ሌላ ቁርአን ላይ እነከ ላተህዲ ይላል እዚህ ጋር አይደለ ሌላ ቁርአን ላይ እነከ ለተህዲ ኢላ ሲራጥን ይላል ቀጥተኛ መንገድ እኳ አንተ ትመራለህ ይላል ያኛው ምንድነው ሂዳየቱ ደላላ ነው ቀጥተኛ መንገድን የማመላከት ችሎታ የማመላከት ችሎታ የማስተማር ነቢያችን ስለ ላሁ ሰለም ነቢይ ናቸው ቀጥተኛ መንገድን ያስተምሩናል ያመላክቱናል እንድንገባበት ያግዙናል ሁሉንም ጥረት የማድረግ ችሎታ አላቸው ግን እንድንገባ የማድረግ ግን ችሎታ የላቸውም ይሄ አላህ ስራ ነው ማለት ነው ነቢያችን ስለ ላሁ ሰለም እንደዚህ ከተባሉ ሌላው ደግሞ የበለጠ ይገባዋል ነቢያችን ስለ ላ ሰለም ቀጥተኛ መንገድ ካልመሩ ካላስገቡ ሌላው ደግሞ ይገባዋል አንዳንድ ጊዜ የሚፈጠር ችግር ነው አባቱ ሼክ የሆንና እሱ የመጨረሻ ድሩዬ ሆኖ አባቱ ሼክ ነበረ እኮ አይ እንደዚህ እሱ እንደዚህ አይባልም ይሄ ሁሉም የራሱ ነው ሁሉም የራሱ ነው ዘር አያስቀድመውም ቤተሰቡ አያስቀድመው ወደፊት አያደርገውም እነ አክረመኩም ዕንደ አላህ አጥቃኩም አላህ ዘንድ የተወደደ አላህን የፈራ ነው እንጂ አባቱ ሸክ ስለነበረ አያቱ ወይ እንደዚህ እንደዚህ ስለሆነ አይጠቅመውም አላህ ፊት የሚጠቅመው አላህ መፍራት ስለዚህ አንዳንድ ጊዜ የሚፈጠር ችግር ነው እሱ የሸክ የቤተሰቡ እንደዚህ ናቸውና ስለዚህ ይሄ ወደ ሽርክ ምናም የሚወሳስል ነው አይቻልም ሰውየው የምትመዝኑት በራሱ በራሱ በሰውየው ባለው ስራ ነው ማለት ነው በካሰት ሆኖ ማስረጃ ካልመጣ በስተቀር የነቢያችን ስለ ላሁ ሰለም ቤተሰቦችን እንድናከብር ታዘናል እናከብራለን ግን ሙስሊሞች የሆኑ ነው ጠማሞች ምናምን ከሆኑ አይደለም ሙስሊሞች ሆነው ግን ሌሎችም ሙስሊም ሆነው የነቢያችን ቤተሰብ ግን የተለየ ሐቅ አላቸው አደራ ብለውናል ነቢያችን ስለ ላሁ ሰለም ዞሮ ዞሮ ያው እዚያ አዱንያ ነው እንጂ ዞሮ አላህ ፊት ሲቀርብ ግን ሁሉም እኩል ነው አላህ ፊት ሲቀርብ ወንድ ሴት ዘር ምናምን የለውም አላህ ዘንድ መመዘኛው ሁሉም እኩል ነው ተቋ ነው እሱም አላህን ፍራቻ ነው አይዋ ይህ ይመስላል አስራ ሰባተኛ ባቡን ቀጣይ ላይ ኢንሻአላህ እንገናኛለን ወላሁ አዕለም وجزاكم الله وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته ጥያቄ ካላችሁ መጠየቅ ትችላላችሁ